الله وبركاته ما شاء الله الحمد لله رب العالمين والصلاه والسلام الاتمان على النبي الامين وعلى اله واصحابه ومن اهتدى بهداه واتبع سنته الى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام رقم الحديث 244 ዛሬ ኢንሻአላሁ ተዓላ ከቡሉጉል መራም 244ኛው ሐዲስ ላይ እንነሳለን عن احكام صفه الصلاه صفه صلاه النبي صلى الله عليه وسلم የነብያችን ሰለላሁ ዐለይሂ ወሰለም የሶላት አሰጋገድ ምን ይመስላል የሚለው ርዕስ ላይ ያለነው من يقرأ المتن فليتفضل مشكورا بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وعن أنس رضي الله عنه أن النبي صلى الله عليه وسلم قنت شهر بعد, بعد الركوع يدعو على أحياء من العرب ثم تركه متفق عليه والأحمد والدار قطنية نحو من وجه آخر وزاد فأما فأما في الصبح فلم يزل يقنط حتى فارق الدنيا طيب وعن أنس رضي الله تعالى عنه أن النبي صلى الله عليه وسلم قانت شهرا بعد الركوع يدعو على أحياء من من أحياء العرب ثم تركه አነስ ኢብኑ ማሊክ ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ነብዩ ሰለላሁ ዐለይሂ ወሰለም ለወራት ያክል ከሩኩዕ በኋላ ቁኑት ያደርጉ ነበር ዱዓ ይቀሩ ነበረ የምን አይነት ዱዓ ነው ለሚለው የድዑ እየተራገሙ ማለት ነው በመራገም على احياء በነገዶች ላይ ሚን አህያኢ العرب ከአረብ ቀቢላዎች ነገዶች ውስጥ በተወሰኑ ነገዶች ላይ የሚራገሙ ሲሆኑ ቁኑት ወይም ዱዓ ያደርጉ ነበረ ثم تركه ከጥቂት ጊዜ በኋላ አቁመውታል ሙተፈቁን عليه ቡኻሪና ሙስሊም የዘገቡት ማለት ነው ቀነተ እንግዲህ ትርጉሙ እዚህ ቦታ ላይ ተፈለገው ዱዓ እያደረጉ ማለት ነው ሌላ ቦታ ቁኑት የሚለው ወደ 10 ትርጉም አለው ይላሉ ዑለማዎች ቁኑት የሚለው ቀነተ ማለት ቀነተ ግስ ሲሆን ነው ቁኑት ስሮ ቃል ሲሆን ነው ዙሮ ዙሮ ትርጉማቸው አንድ ነው ቁኑት የሚለው ትርጉሙ አስር ትርጉም አለው እዚህ የተፈለገው ግን ዱዓ የሚለው ትርጓሜው ነው ማለት ነው እሱም ከሩኩ ከተነሱ በኋላ ውትር ላይ የሚደረገው ዱዓ ነው በኋላ የሚታወቀው እንዲሁም ከፈጅር ሶላት መጨረሻው ረካ ላይ የሚደረገውን ቁኑትም ያው ሱብሂ ላይ መቀረት አለበት በሚሉ ዑለማዎች ቁኑት ይሉታል ማለት ነው እንግዲህ ዱዓ አላ ቀነተ አላ ከዛ ከተባለ በአላ ከተራመደ ለርግማን ነው የሚሆነው ለምሳሌ ዳአ ለሁ ዳአ አለይሂ ቢባል ዳአ ለሁ ዱዓ አደረጉለት ማለት ነው ዳአ አለይሂ በአላ ከሆነ ረገሙት ማለት ነው የሚሆነው ስለዚህ አሁን እዚህ የመጣው ምንድነው ቀነተ ሸረን ባደረኩ የድዑ ብሎ አላ ነው የመጣው አላ ሲሆን እርግማን ነው ተኩኑ ሊደረር ይላል فيقال دعا عليه ለርግማን ሲሆን دعا عليه ይባላል አህያ የሚለው ደግሞ ጀምዕ ነው ስብስብ ነው አንድ ሰፈር ሲሆን ሐይ እንለዋለን በአረበኛ في حي كذا حي شبرا حي كذا ይባላል ብዙ ሲሆን አህያ ነው የሚባለው ሰፈሮች ለማለት ዙሮ ዙሮ ተፈልገው ቀቢላዎች ነገዶች ናቸው በየሰፈሩ ስለሚኖሩ ማለት ነው እነሱም ተጠቅሰዋል በላ ሐዲስ ሪያል ዘክዋን ኡሰያ እየተባሉ ወበኑ ለህያን በኑ ዘክዋን ኡሰየቱ ሪያል በመባል የሚታወቁ ነበሩ ነው ይሄ متفقون عليه የሆነው ሐዲስ صحيح ነው ትክክል ነው ዘገባውም ለወር ያክል ዱዓ አድርገውባቸዋል ከዚያም በኋላ አቁመዋል ዱዓ ያደረጉባቸው ዝም ብለው አይደለም ያሉ የሌሉ ሱሐቦቻቸውን ገለውባቸው ያው ችግር የፈጠረና ጦርነት የመዘዘ ሰው ቢረገም ይቻላል ማለት ነው ወሊ አህመድ ወዳረቁኒ ኢማሙ አህመድና ዳርቁኒ በዘገቡ ዘገባ نحوه ይሄን ያሳለፈው ሐዲስ የመሰለ ዘገባ አላቸው من وجه اخر በሌላ አቅጣጫ በሌላ በኩል ማለት ነው وزاد ጨምሯል واما في الصبح ያለ ሱብሂ ላይ ማል እዛ ኢማሙ አህመድና ዳቁን የዘገቡት ላይ ፈለም የዘል አልቦዘኑም አቋርጠው አያውቁም ፈለም የዘል ቁኑት ማለት ከማድረግ ቦዝነው አያውቁም حتى فارق الدنيا ዱንያን ተለያይተው እስከሚሄዱ ማለት እስከሚሞቱ ማለት ነው ዱንያን እስከሚለያዩ ድረስ የቁኑትን ሱብሂ ላይ ትተው አያውቁም ይለናል ይሄ ሐዲስ እቺ ጭማሪዋ ማለት ነው ጭማሪዋ ሷሂህ ናት ይላሉ ኢማሙ ሐኪም እብኑ ደቂቅ ለዲም ሰሂህነትን የሚያመለክት ነገር አሳይቷል ነገር ግን ዘገባው ላይ ኢሳ ኢብኑ ማሃን የሚባል አለ እሱ ደግሞ ሸምዶ የመያዝ አቅሙ የደከመ ነበረ አረቢ ኢብኑ አነስ የሚባዝም ዘጋቢ ያለበት እሱ ደግሞ ብዙ የሚቀላቀላቸው ነገሮች አሉ ተብሏል በጥቅሉ የሚቀጥለው ሐዲስ ይሻላል ከዚህ ይላሉ ምን የሚለው وعن انس رضي الله عنه ان النبي صلى الله عليه وسلم كان لا يقنط الا اذا دعا لقوم او دعا على قوم صححه ابن خزيمه انس አሁን እያወራልን ያለው رضي الله عنه ان النبي صلى الله عليه وسلم يا الله መልእክተኛ كان لا يقنط ዱዓ ያደርጉም ነበር ወይም ቁኑት አይቀሩም ነበር الا اذا دعا لقوم አያችሁ الا اذا دعا لقوم መጣች ለሰዎች ዱዓ ሲያደርጉ እንጂ ነው ምን እዚህ ጋር ለጥሩ ነገር ነው ሊቀውም ዳዓ ሊቀውም የሚባለው አው ዳዓ على قوم ወይም ሰዎችን በመርገም ላይ ዱዓ ሲያረጉ ካልሆነ በስተቀር ቁኑት አያደርጉም አለ ይሄን ሐዲስ ኢብኑ ኹዘይማ ሷሂህ ብለውታል እያለን ነው እዚህ ጋር ገብተው ኢብኑ ቀይም ረሂመሁላህ አነስ ያወራቸው ስለ ቁም ስለ ዱዓ አነስ ያወራቸው ሐዲሶች ሁሉም ሶሂህ ናቸው ይላሉ አንዱ አንዱን ያረጋግጣል አንዱ ዘገባው ሌላውን ዘገባ ያረጋግጣል ባይሆን ከሩኩ በፊት ቁኑት ያደርጉ ነበረ የሚለው አባባል ወይ ማገላለጽ ከሩኩ በኋላ ዱዓ ያደርጉ ነበር ከሚለው ይለያል አሉ والذي وقته غير الذي اطلقه እንዲሁ በጥቅል የተናገረው እዚህ ሶላት ላይ ብሎ ከገደበው የተለየ ነው አሉ ቀብለ ሩኩ ቁኑት ያደርጉ ነበር የሚዘገባለው ሌላ ቦታ ይሄ ማለት አሉ ቁርአኑን አርዝመው ይቀሩ ነበር ማለት ነው ከሩኩ በፊት ቁኑት ያደርጉ ነበር ከተባለ ያው ቁርአኑን ያረዝሙት ነበር ለማለት እንጂ የተለየ ዱዓ ማለት አይደለም ይሄም ደግሞ ወለይ ዘከረሁ ባደው ከዚህ በኋላ የጠቀሰው ኢጧረቱ القيام للدعاء ففعله شهرا يدعو لقوم ثم استمر ثم استمر تطويل هذا الركن للدعاء والثناء ለወር ያክል ዱዓ ያደርጉ ነበር ለሰዎቹ የድዑ ሊቀውሚን ለሰዎች ዱዓ ያደረጉ የሚለው ይሄ ቀጥሏል በዱዓና በውዳሴ መልኩ አስቀጥረውታል እስከመቼ ኢላ አንፋረቀ ዱንያ ዱንያን ተላይተው እስከሚሄዱ ድረስ ማለት ነው ወለዚ ተረከሁ ለወር አክል ቁኑት አድርገው ትተውታል ከዛ በኋላ የሚለው እነዚህ እነ እነዘክዋን እነ በኑ ለህያን የሚባሉትን በተራገሙበት ጊዜ ነበረ ማለት ነው እሱም ደግሞ ከሩኩ በኋላ ነበር ዱዓ ያደርጉ የነበረው ይሉናል ቀጥሎ ያለውን ቁሩና ማብራሪያውን ሰጣለሁ እንደገና መጨረሻ ላይ وعن سعد بن طارق الأشجعي رضي الله عنه قال قلت لأبي يا أبتي إنك قد صليت خلف رسول الله صلى الله عليه وسلم وأبي بكر وعمر وعثمان وعلي أفكانوا يقنطون في الفجر قال أي بني محدث رواه الخمسة إلا أبا داود آه، طيب وعن سعد بن طارق አልአሽጀዒ ሳዕድ ኢብኑ ጣሪቅ አልአሽጀዒ ከተባለው ሰውዬ ተዘገበ ረዲየላሁ ዐንሁ ስራውን አላህ ይወደድለትና አንሁ ቃለ እርሱ አለ ማለት ተዘግቧል ቁልቱ ሊአቢ ለአባቴ አልኩት ይላል ማን ነው ባዩ አልኩት የሚለው ሳዕድ ነው ሊአቢ ለአባቴ ለአባቱ ማን ነው የሳዕድ አባት የሳዕድ አባት ጧሪቅ ነው طيب الاشجعي ያው ቀቢላው አገሩ ስም ይመስላል አሽጃዒ የሚለው አስዑሪ አልኢትዮጵያ እንደምንለው ነው رضي الله عنه قال قلت لابي لاباتي አልኩት ያ አበቲ ምን ማለት ነው ያ አበቲ አባቴ ሆይ ማለት ነው ኢነከ አንተ ማለት ቀርሶለይተ ሰግደሃል በርግጠኝነት خلف رسول الله ከነብዩ ጀርባ ወይም ኋላ ማለት ነው ሰለላሁ ዐለይሂ ወሰለም ወአቢ በክርን ከአቡ በክርም ኋላ ወዑመር ከሰይድና ዑመርም ጀርባ ወይም ኋላ ሆነ እንዲሁም ዑስማን ከዑስማንና ወአልይን ከአልይም ኋላ ሆነ ከአራቱ ኹለፋው ራሺዲን ተከትለ ሰግደሃል ከዛ በፊት በነብያችን ተከተል ሰግደሃል አፈካኑ ነበሩን የቅኑቱን ነዱአ የሚያደርጉ ፊል ፈጅሪ ፈጅር ሶላት ላይ እነዚህ ሁሉ ሰዎች ዱዓ ያደርጉ ነበር ወይ ቁኑት ይቀሩ ነበር ወይ ፈጅር ላይ ብዬ ስጠይቀው قال አለኝ አባስ ለልጁ أي بني أي بني ልጅ ሆይ أي ማለት ያ አበሲ ያ እንደ ማለት ነው በቅርብ ለሆነ ሰው የሚጠቀሟት እዚሁ አካባቢ ቅርብ ላለ ሰው ስንጠራ أي بني እንላለን أي አህመድ ሩከ ከሆነሳ ያ ነው የምንለው ያ ቡነየ ነገር ከዛ ምን አለው ሙህደሱን አለው ልጅ ሆይ አለውና ይሄ ሱብሂ ላይ ዱዓ ይቀሩ ነበር የሚለው ቁርአን ያደርጉ ነበር የሚለው ነገር ሙህደሱን ማለት بمعنى مخترع ومختلق እንደው ፈጥረው የሚያወሩትና የሚናገሩት እንጂ አላየሁም አልነበረም ዱዓ ያደርጉም ነበር ማለት ነው رواه الخمسه الا ابا داود ከአቡ ዳውድ ውጭ ያሉት አምስቱዎች ዘግበውታል አምስቱ ዘግበውታል አቡ ዳውድ ሲቀር طيب እንግዲህ እዚህ ጋር የቅድሙ ሐዲሱ ያን ያክል እንኳን ቢሆንም ቆኑት አቋርጠው አያውቁም ነበረ እዚህ ደግሞ እሱ ላይ እዚህ ደግሞ ከነቢያችን ጀርባ ሰግደህ ነበረ እና ቆኑት ይቀሩ ነበረ ሲለው አይ አይቀሩም የሚባለው ወሬ ዝም ብሎ ተፈጥሮ ተቀጥፎ የሚወራ ወሬ ነው አለ محدث مس امر مخترع ومبتدع في الدين لم يرد في الشرع በሸሪዓ አልመጣ ሰዎች በራሳቸው ያመጡት ነገር ነው ሲል መለሰለት ማለት ነው እና እንግዲህ ይሄን ጨምሮ ነው ቁኑቱል ውትር ወረደ لمعان كثيره እዚህ ቦታ ላይ ዱዓ ነው ያልነው اما مطلقا او مقيدا بالاذكار المشهوره الوارده الدعاء بعد الركوع من الركعات الاخيره في الصلوات الخمس والوتر اجمع العلماء على ان فعله او تركه لا يبطل الصلاه እንግዲህ ቁኑትን መጠቀም ዙሮ ዙሮ ፈርድ ሶላት ላይም ሆነ ሱና ሶላት ላይም ሆነ ቁኑት ማድረግ ዱዓ ማድረግ ሶላቱን ያበላሻዋል አይሉ አያበላሸውም ኺላፉ ያለው መተው ነው ሱናው የሚወደደው ወይስ መተግበሩ ነው የሚለው ላይ ነው ሐታ ውትር ላይ እንኳን ቢሆን አንዳንድ ጊዜ አይ ቁኑት አይቅራ ይላሉ ሁልጊዜ መቅራት የለበትም አልፎ አልፎ መቅራት አለበት የሚሉት ሐነፊያዎች ግን ውትር ሶላትም ዋጅብ ነው ቁኑትም ዋጅብ ነው ይላሉ ደግሞ እነሱ ሻፊያው እንደሚባስ ብለው የፈጅሩንም ይቀጥላሉ ዝሮ። ዙሮ መቀነቱ ዱዓ ማረጉ ነው የሚወደደው ወይስ መተው ነው ኺላፉ በያቻለ እንጂ ሶላት ያበላሻል ማም ነገር የለም ሐዲሱ አነስ ያነስ ሐዲስ እንግዲህ ስናየው አነ ነብዩ ሰለላሁ ዐለይሂ ወሰለም ቀነተ في الصلاه الخمس كلها ያለን ነው በአምስት አውቃት ሶላት ሁሉ ቁኑት ቀርተዋል ሸህረን ለወር ያክል ዙሁር ላይም አሱር ላይም መግሪብ ላይም ኢሻ ላይም ቁኑት ቀርተዋል ያለን ባይሆን እድሜ ልካቸውን አይደለም ሸህራን ለወር ያክል ማለት ነው ለምን يدعو على احياء من العرب ከአረቦች የሆኑ ነገሮች ነበሩና እነሱ ላይ እርግማን እያደረጉ ሪል ዑሰያ በኑ ሊህያን በማለት የሚታወቁት ማለት ነው ይሄ እንግዲህ ሰሂህ ቡኻሪና ሙስሊም ያለ ዘገባ ነው ሌላው አንሁ ማዛለ የቅኑቱ የሚል ዳረቁን የጨመሩት ነገር ነው እንግዲህ አሁን ያለው ቁኑት ከመቅራት ቦዝነው አያውቁም حتى فارق الحياه الدنيا ቅርቢቱን ህይወት ጥለው እስከሚሄዱ ድረስ ይቺ አባባል ሙዓሪዶቱን ለሪዋየት الصحيحين ቡኻሪ ሙስሊም ለተዘገበው ዘገባ ትቃረናለች ትቃወማለች ለምን ለወር ያክል እያለ في ይቺ ግን حتى فارق الدنيا ተተዋውቁን ፈጅር ላይ ያለ ነው ሌላው አሁን የአነስ ሐዲስ انه صلى الله عليه وسلم كان لا يقنط دعاء قنوت አይቀሩም ነበር الا اذا دعا لقوم ለሰዎቹ ዱዓ ለማድረግ ሲፈልጉ እንጂ ወይም አውረ አው دعا على قوم ወይም በሰዎች ላይ ዱዓ ያደረጉባቸው ሆኖ ቢሆን እንጂ ለሰዎች ዱዓ ማድረግ ምን ማለት ነው ለችግረኞች ለሚስኪኖች በጭቆና ውስጥ ለሚገኙ ሙስሊሞች አንተ ሆናቸው እያሉ ዱዓ የሚያደርጉት ማለት ነው እንደገና እየለዩም ሶናዲቁ ቁረይሽ ምናምን ነገር الذين آذوا المستضعفين መካ ላይ ሂጅራ ያላደረጉትን ደካሞችን ሲያሰቃዩ ነበርና እንደዛ ማለት ነው ሌላው ቀጥሎ ያለው የሳዕድ ኢብኑ ጣሪቅ ሐዲስ አባቱ ከነብዩ ጋር እንደሰገደ ከሁለፋው ራሺድን ጋርም እንደሰገደና እሱ ደግሞ ቁኑት የሚባል ነገር ፈጅር ላይ እንዳላየ ነው የዘገበልን ከዚህ ላይ ተነስተው ለሞች እነዚህን ሐዲሶች በማየት የሚስማሙበት ነገር ቢኖር ቁኑት ይቻላል ሁሉም ሶላት ላይ ይላል ግን የየት ሶላት ላይ የሚወደደው በሚለው ላይ የተለያየ አቋም አላቸው ሐነፊያዎች ሶላተ ውትር ላይ ቁኑት ማድረግ ዋጅብ ነው ይላሉ ሐናቢላዎች ደግሞ ውትር ላይ ይወደዳል ነው የሚሉት ኢማም ማሊክና ኢማሙ ሻፊዒ ሱብሂ ሶላት ላይ በጣም ተወዳጅ ነው ይላሉ وذهب الشافعيه والحنفيه والحنابلة ሶስቱ ደግሞ እንደገና ሻፊያ ሐነፊያ ሐናቢላ الى استحباب في الفرائض ፈርድ ሶላቶች ላይ በሙስሊሞች ላይ አንዳች አይነት ችግር ከተከሰተ ዙህር ምሁን አስር ምሁን ዱዓ ማድረግ ይወደዳል ይላሉ ሻፊያ ሐነፊያ ሐናቢላዎች ሐነፊዮች ባይሆን ተጭሆ የሚቀራባቸው ሶላቶች ላይ መሆን አለበት ፈርድ ሶላት ላይ ሙስሊሞች ላይ ችግር ሲደርስ ቁኑት ይቀራ ከተባለ በሁሉም ሶላት ላይ አይደለም ይላሉ እህ ተጮሆ የሚቀራባቸው ሶላቶች ላይ አሉ ተጮሆ የሚቀራ ታውቁታላችሁ ፈጅር ነው ችግር በተገጠመ ሰዎች ላይ እኮ እንደ ኮሮና ያለ ሌላ ችግር ሲፈጠር ፈጅር መግሪብ ኢሻ ማታቸው ቀስ ብሎ የሚቀራበት ላይ አይደረግም ተወዳጅነት የለውም ሊሉ ነው እሺ ላኪን خصو حنفي بصلاه الجهريه ام የሐነፊዮች ማስረጃ ምንድነው ካል الذي رواه الخمسه አምስቶች የዘገቡት ከሐሰብ ነው አሊ አንስተው علمني رسول الله صلى الله عليه وسلم كلمات اقولهن في صلاه الوتر الوتر ሶላት ላይ የምቀራው ዱዓ ነብዩ አለይሂ ሰላቱ ወሰለም አስተምረውኛል የሚል የሐሰን ኢብኑ አሊ ሐዲስ አለና ለዚህ ነው ውስር ላይ ይወደዳል ያሉት ማለት ነው ማልክያና ሻፊዕያ ማልክያና ሻፊዕያ ሱብህ ላይ በጣም ይወደዳል ብለው ነበረ ማስረጃቸው ምንድነው የአነስ ሐዲስ ነው ምን የሚለው ሱብህ ሶላት ላይ ይችን ዓለም እስከሚለያዩ ድረስ ቁኑት አቁመው አያውቁም ብሏልና ሱብህ ላይ ቁኑት መቅራቱ ተወዳጅ ነው አሉ ማለት ነው ሐነፊያዎች ሻፊያዎች ሐናቢላዎችም ሶስቱም ሙስሊሞች ላይ ችግር ሲፈጠር ሙስሊሞች ላይ ችግር ሲፈጠር መቅራት ይወደዳል ለሚለው ማስረጃ ደግሞ አን አነስና አን ነብይ የተወራው ሐዲስ ነው ምን የሚል ካነ ላ የቁኑቱ ኢላ ኢዛ ዳዓ ሊቀውሚን አው ዳዓ ላቀውሚን የሚለውን ነቢያችን ቁንት አይቀሩም ለሰዎች ዱዓ ሊያረጉ ካልሆነና ሰዎችን ሊረግሙ ፈልገው ካልሆነ በስተቀር የሚለው አባባል ነው እንግዲህ ሶስት አይነት አቋም ነው የነገርኳችሁ ኺላፍ ሶስት አይነት ኺላፍ ነግራችኋለሁ ከዚህ የትኛው ይሻላል የሚለውን ተርጅህ ስናደርግ ዊትር اذا كان فيه حاجه የሚያስፈልግበት ሰዓት ሲኖር ይወደዳል የሚያስፈልግበት ጊዜ ከሌለ ይተዋል የሚለው ዘገባ ያማረ ይሆናል ይላል يسن عند الحاجه ቁኑት አስፈላጊ ሲሆን ማለት አሁን ሰሞን ያለንበት ነገር እንደምታውቁት ነው ዓለም የተጨነቀበት ሁኔታ ነው ዱዓ ያስፈልገዋል አያስፈልገው ያስፈልገዋል እዚህ ጋር ፈርድ ሶላት ላይም ሆነ ሱና ውትር ላይ ቁኑት ቢቀራ ይመረጣል ነው ባይሆን አንዳንዶቹ ወረርሺ ሲገባ ቁኑት ቀርተዋል የሚል ብቻ ይመጣል ማስረጃ የለም በሚል አባባል አሁንም የሚቃወሙ አይጠፉም እንጂ ማለት ነው ሌሎቹ የለም እንደል ሐጃ ሐጃ ካጋጠመ ይቀራል ቁኑት ይደረጋል ወረሸኝም ቢሆን ያው ችግር ችግር እስከሆነ ድረስ እሱንም ያጠቃልላል ነው የሚሉት እሺ عند الحاجه هذا القنوت يسمى بقنوت النوازل ችግር ሲያጋጥመን የምንቀራው ቁኑት ምን ይባላል ቁኑት النوازل አንዳንድ ጊዜ የመጣ ችግር የሆነ ችግር ሲመጣ የሚደረግ ዱዓ ማለት ነው ከዚህ ውጭ ችግር ሲያጋጥም ካልሆነ በቀር ፈርድ ሶላት ላይ ቁም የሚባል ነገር የለም ይላሉ ይሄም ማለት ገና ችግር እንደይመጣል ብሎ በፍርሃት ሳይሆን ተከስቶ ያን ችግር አላህ እንዲያነሳው ነው የሚቀራው ይላሉ ለምን ማስረጃው እዚህ ይሄ አባባል ይበልጣል ያልኩባችሁ አን ነብይ ሰለላሁ ዐለይሂ ወሰለም ካነ ላይቁኑቱ ኢላ ኢዳ ዳ ሊቀውሚን ሙስሊሚን ሙስሊም ለሆኑ ወገኖች ወይም ሰዎች ዱዓ ሲያደርጉላቸው እንጂ አውዳ አለ ካፊሪን ወይም በሙስሊሞች ላይ ጥቃትና ችግር በሚፈጥሩት ከሃዲ ላይ ሲራገሙ ማለት ነው ይሄ ደግሞ ፈጅር ላይ እከለ ላይ የሚባል ነገር የለም ተበቸበት ቦታ ላይ ዱዓ ማድረግ ይቻላል ነው ሌላው አሁንም እየከበደ ያለውና እያደናገረ ያለው فلم يزل يقنط في صلاه الصبح የሚለው ነገር ነው ይሄ ነገር እንዴት ይታያል فهي لا تصلح للاحتجاج ይችን የዘገቡ ሐዲሶች ደረጃው ሐዲሱ ለመከራከሪያ የሚያስችል ደረጃ ያለው ሐዲስ አይደለም ይላሉ تفضلوا وعن الحسن بن علي رضي الله عنه أنه قال علمني رسول الله صلى الله عليه وسلم كلمات وهن في قنوت في قنوت الوتر اللهم اهديني فيمن هديت وعافيني فيمن عفيت وتولني فيمن توليت وبارك لي فيما أعطيت وقيني الشر ما قضيت فإنك تقضي ولا يقضى عليك وإنه لا يذل من وليت تباركت ربنا وتعاليت رواه الخمسة وزاد الطبراني والبي والبيهقي ولا يعد من عديت زاد زاد النسائي من وجه آخر في آخره وصلى الله تعالى على نبينا على نبيه وللبي ولي بيهقي عن ابن عباس رضي الله عنهما قال كان رسول الله صلى الله عليه وسلم يعلمنا دعاء ندعو به في قنوت من صلاة الصبح وفي سنده ضعف سنن يخي قطر أوكي اسكازينا طيب وعن الحسن بن علي كحسن ابن علي تزجب رضي الله عنهما የሁለቱንም ስራ አላህ ይወደድላቸውና ሐሰን ታቋቸዋላችሁ ሰይድና አሊ ልጅ ናቸው የሁሴን ትልቅ ወንድም አቡል ሐሰን ይባላሉ አሊ አራተኛው ኸሊፋ طيب انه قال እርሳቸው አሉ ሐሰን ኢብኑ አሊ አለመኒ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አስተምረውኛል ነው የሚሉት ለሐሰን ምናቸው ናቸው ነብዩ አያት ጥሩ አለመኒ ረሱልላህ ከሊማቲን ቃላቶችን አስተምረውኛል አቁሉሁነ የምቀራቸው የሆኑ እዚጋ አቁሉሁማ ታቅረኡሁማ في قنوت الوتر እውትር ዱዓ ላይ እምቀራቸው የሆኑን ቃላቶች አስተምረውኛል ምን ይሉ ነበር እነዛ ቃላቶች اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما اعطيت وقني شر ما قضيت فانك تقضي ولا يقضى عليك وانه لا يذل من واليت تباركت ربنا وتعاليت يمل نبره اللهم اهدني ጌታዬ ሆይ ቀናው መንገድ ምራኝ ፊመን ሀደይት ካሁን ቀደም ከመራሃቸው ሰዎች ጋር እኔን ምራኝ አመላክተኝ ወአፊኒ ፊመን አፈይት ወአፊኒ ይቅር በለኝ ፊመናፈይት ይቅር ካልካቸው ሰዎች ጋራ ወይም وعافني ሰላም አድርገኝ በዲንም በአካልም በቤተሰብም ፊመናፈይት ሰላም ካደረካቸው ሰዎች ጋራ በሁለቱም ተደገማል وتولني ተንከባከበኝ فيمن توليت ከተንከባከብካቸው ሰዎች ጋር ወባርክሊ ባርክልኝ فيما اعطيت ከሰጠኸኝ ነገር ላይ فيما اعطي في الذي اعطيتني ማለት ከሰጠኝ ነገር ላይ መስጠት ብቻ ሳይሆን በረካ ማድረግልኝ እንዲጠቅመኛ ነገር ማለት ነው ወቂኒ ጠብቀኝ ወቃ የቂኒ ጠብቀኝ ሸረ ማቀضይት ከወሰንከውና ከፈረድከው ፍርድ ከመጥፈው ከፈረርከው መጥፎ ነገር ጠብቀኝ ማለት ነው فانك አንተ ማለት تقضي ትፈርዳለህ ትወስናለህ ወላ ይقضى عليك በአንተ ላይ አይፈረድም ወይም አይወሰንም وانه ጉዳው ነገሩ لا يذل በዛል ነው መንቀራት ዛይና ዛል ላይ ያያሉ لا يذل አይዋረድም መን ዋለይት የተንከባከብከው አንተ ይሾምከው አንተ ትልቅ ቦታ የሰጠኸው ምን ጊዜም አይዋረድም ማለት ነው ስለዚህ ተንከባከበን ትልቅ ቦታ ሰጠን ነው ተባረክተ ስምህ በዛ ስጦታ በዛ ረበና ማት ያ ረበና ጌታችን ሆይ ወተዓለት ከፍ ማልክ ላቅ ማልክ የሚል ዱዓ ነበር ማለት ነው رواه الخمسه صحيح ነው وزاد الطبراني والبيهقي طبرانيና በይሃቂ እዚሁ ሐዲስ ላይ ولا يعز من عاديت ምን ጨምረዋል ولا يعز ምን ማለት ነው ልቅና ክብር አያገኝም من عاديت من عاديته አንተ የተጠላወትከውና የተጣላኸው ጥላት አድርገህ ያስከው ምን ጊዜም ቢሆን ልቅና ክብር አያገኝም وزاد النسائي امام نسائي مجمرال من وجه اخر بللا بكل في اخره ما في اخر هذا الدعاء ከላይ ካነበብነው ሐሰን አሊ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ላይ መጨረሻው ላይ ወሰለላሁ ተዓላ አለ ነብይ የሚል ጨምሮ ዘግበዋል ዱዓውን ከቀሩ በኋላ ወሰለላሁ አላህ ሰላዋት ያውርድ على النبي በነብዩ መሐመድ ላይ የሚለውን ዱዓ አብሮ አስተምረውታል የሚል ነገር ዘግበዋል ነው እሺ ወለልበይሃቂ ያን ኢብኑ አባስ ኢማሙ በይሃቂ ከኢብኑ አባስ በመጥቀስ የዘገቡት ደግሞ ሐዲስ አለ انه قال ابن عباس አሉ ማለት كان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ يعلمنا የሚያስተምሩን ዱዓአን ዱዓ ዱዓን ያስተምሩን ነበረ ندعو به من ለምንበት የሆነ ፊል ቁኑቲ ቁኑት ላይ ቁኑት ማፊያው ዱዓ ላይ ሚን ሶላት الصبح ከሱብህ ሶላት ከሱብህ ሶላት ቁኑት የምናደርግበት ነገር ያስተምሩን ነበር የሚዘገባ ዘግቧል በሐቂ ማለት ነው وفي سنده ضعف ዘገባው ላይ ድክመት አለበት ደካማ ነው ضعيف ነው ነው ለምን ሱቢ ሶላት አለ ልክ እንደ ቅድሙ ቅድሙም ضعيف ነው ቢያቻለሁ ማዛ ለረሱላ የቁንቱ في صلاه الصبح የምትለውም ضعيف ነበረ እቺም ضعيف ናት ስለዚህ ሶሂህ ሐዲስ ጋር እያጋጩ የሚያመጡት እቺ ደካማ ናት ስለዚህ ስለደከመች አንተ ገብርባት ምን ማለት ነው في من هديت እነማን ናቸው አላህ ቀና መንገድ ያመላክታቸው اللهم اهدني في من هديت የተባሉት ሷሊሆች እሺ ነብያቶች እሺ ስዲቆች እሺ ማሻአላህ ሾቹ አሉ እሺ في من هديت ያው اهدنا الصراط المستقيم صراط الذين انعمت عليهم የተባሉት ናቸው እንግዲህ እነዛ ደግሞ እነማን ናቸው አሁን የጠቀሳችኋቸው ናቸው ማለት ነው النبيون والصديقون والشهداء والصالحون ናቸው انعمت عليهم من النبيين والصديقين والشهداء والصالحين من القران አንቀጽ ያ ቦታም አለ في من هديت ማለት في من في من የምትለው مع من هديت እንደማለት ነው في بمعنى مع ትመጣለች አብረህ ለማለት እዚህ ቦታ ላይም አብረህ ለማለት ነው ተፈለገው ነው ወዓፊን የሚለው ላይ በአካል ላይ ከሚታይ ጉድለት ማለት ነው ወይም ደግሞ ባጥን في الدنيا والاخره በዱንያም በአኺራም ስውር ከሆነ መጥፎ ነገር ጠብቀኝ ማለት ነው وتولني بحفظك عن كل مخالفه ያንተን ህግ ከመጣስ ሁሉ በጥበቃ ጠብቀኝ ተንከባከበኝ እሺ ወባረክሊ ያው ግልጽ ነው ያንዳንዱ የተረጎምኩት ነው ድጋሚ እየመጣለው በጥቅሉ ከዚህ ሐዲስ የምንወስደው ትምህርት ምንድነው ውትር ሶላት ላይ ቁኑት መቅዳት የተለመደ መሆኑና የሚወደድ መሆኑን ነው ይሄው አስተምረውኛል ብሏልና አስተምረውታል እንዲቀራ መቅራቱ ስለሚወደድ ማለት ነው እዚህ ሐዲስ ላይ ግን ዱዓውን አስተማሩኝ አለ እንጂ ከሩኩ በፊት ይሁን ከሩኩ በኋላ ይሁን ያስተማሩትና እንዲቀራ ያዘዙት አይገልጽም አይገልጽም ግን አብዛኞቹ ቆኖት ከሩኩ በኋላ መሆን አለበት ነው የሚቀበሉት ان الله يستحي ان يبسط العبد يديه يسال فيهما خيرا فيردهما خائبتين የትርሚዚ ዘገባ ያው ቁኑት መቅራት እጅን አንስቶ ረፉለዲንም ዱዓ ሲያደርጉ እጅ ማንሳትም ይወደዳል ለዚህ ማስረጃ አላህ Subhanahu Ta'ala አንድ ባሪያው እጁን ዘርግቶ ለምኖት በዜሮ ሊመልሰው ይከብደዋል አላህ Subhanahu Ta'ala የሚል ሐዲስ አለ ስለዚህ እጅ ማንሳትም ይቻላል ይወደዳል ለዚህ ነው إنك, إنك لتهدي إلى الصراط إلى صراط مستقيم وقني شر ما قضيت شر الذي قضيته የወሰንከው ወይም የፈጠርከው እንሰሳ ተንኮልን ጠብቀኝ እንደማቆል አውረ በፈለግ ምን ሸሪ ምን ሸሪ ማ خلق እንዳለው ማለት ነው لا يقضى عليك قال አንተ አይፈረድብህም ማለት የአላህን ህግ ለምሳሌ የሰረቀ የወንድም ሁኔታ ሌባ እጅ ይቆረጣል ብሏል طيب ያን ነገር ማንም ሊቃወም አይችልም እዚህ ጋር ማስተካከያ መሰል አለበት እጅ መቆረጥማ የለበትም ብሎ ተአቅቦ የሚያደርግ ወይም ይሄንን ውሳኔ የሚቀይር የለም ማለት ሱብሃንአላህ እሺ لا يسأل عما يفعل وهم يسألون ሰዎች ከሚሰሩ ስራ ይጠይቃሉ አላህ ግን አይጠየቅም كتب على نفسه الرحمه الله سبحانه وتعالى كتب على نفسه الرحمه በነፍሱ ላይ ረህማን እዝነትን እንደ ግዴታ አድርጎታል ማለት ነው እኒ حرمت الظلم على نفسي እኔ በደልን በራሴ ላይ እርም አድርጌያለሁ በእናንተም ላይ እርም አድርጌያለሁ ስለዚህ فلا تظالموا او فلا تظالموا የሚለው ሐዲስ የሚያብራራል ማለት ነው እንግዲህ ያስተማሯቸው ዱዓ አሁን የቀራነው ዱዓ ነው ግን ከዚህ ውጭ ሌላ ዱዓ የለም ማለት አይደለም ሌላም የተባሉ ዱዓዎች አሉ አንድ ቀን በዚህ አንኛው በዛኛው እያዘ የተደረገ ሊቀራ ይችላል ነው في قنوت الوتر هذا يدل على انه يجوز ان يزيد الانسان في دعاء قنوت الوتر على هذه الكلمات አሁን ከቀራነው ዱዓ ላይ ሌላ ዱዓ መቅራትና መጨመር የሚቻል ለመሆኑ ከሊማት የመቃቶች አስተምሮኛል ሲሉ በግልጽ ይታያል ማለት ነው ከዚህ ውጭ እንዳቀር አላልቱም እንዲያዎች አስተምረውት ከዚህ ውጭ እንዳትቀር አላልቱምና ይቻላል ማለትን ያመለክታል ይላል ቢቀሩ ነው እሺ ቅሩ ሚቀራለ بسم الله وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم اذا سجد احدكم فلا يبرك كما يبرك البعير وليضع يديه قبل ركبتيه اخرجه الثلاثه وهو اقوى من حديث وائل بن حجر رأيت النبي صلى الله عليه وسلم إذا سجد وضع ركبتيه قبل يديه أخرجه الأربعة فإن للأول شاهدا من حديث ابن عمر رضي الله عنهما صححه ابن خزيمة وذكره البخاري معلقا موقوفا ماشي فابو هريره تزجب يلونال رضي الله عنه انه قال ابو هريره قالوا ማለት ተዘግቧል ምን አሉ قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ ميكترون ተናግረዋል اذا سجد احدكم አንዳችሁ ሱጁድ በሚያደርግ ሰዓት ማንኛችሁም አንዳችሁ ማለት ፈላ የብሩክ አይንበርከክ ከማ የብሩኩል በዒሩ ግመል እንደሚንበረከከው ወይም ግመሉ ወደ መሬት ሊተኛ ሲወርድ እንደሚያደርገው መንበርከክ አትንበርከኩ ዋል ወልየضع يديه እጆችን ያስቀድም ቀብለ ሩክበተይሂ ከጉልበቶቹ በፊት ከጉልበቶቹ በፊት የፊት እጆቹን ያስቀድም የግልጽ ነው ዛሂሩ ሐዲሱ የድ ማለት የፊት እግር ነው ሩክበተይ ማለት የኋላ እግር ነው በእንስሳዎች ስንወስደው ማለት ነው እኛ ላይ ስናመጣው የደይ እጅ ነው እጅ የታወቀ ነው ሩክበተይማ ያችን ናቸው እግር ማለት ነው አخرجه الثلاثه ሶስቱም ዘግበውታል ይሄን ሐዲስ ሶስቱም ዘግበውታል አለ ሶስቱም ማን ማን ናቸው አخرجه الثلاثه አቡ ዳውድ ትርሚዚ ነሳኤ ማለት ነው እሺ وهو اقوى ይሄ ሐዲስ ጠንከር ያለ ነው ከማን ጠንከር ያለ ነው ሚን ሐዲሲ ዋኢል ከዋኢል ሐዲስ የተሻለና ጠንከር ያለ ነው የዋኢል ሐዲስ ምን ይላል ካላችሁ ራአይቱ النبي صلى الله ወሰለም وسلم የአላህ መልእክተኛ አይቻለሁ ኢዳ ሰጀደ ስጁድ ሲያደርግ ወይም ሲያደርጉ ወዱአ ሩክበተይ ጉልበቶቻቸውን ያስቀምጡ ነበር ቀብለ የደይሂ ከእጆቻቸው በፊት اخرجه الاربعه አራቱ ዘግበውታል አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጀህ ማለት ነው طيب እና ከዚህ ሐዲስ ያኛው የላይኛው ወለዶ የዚህ ቀበሩ ወተ የሚለው ጠንከርና ሻል ያለ ነው አሉ طيب ለምንድን ነው ከተባለ فإن للأول شاهدا የመጀመሪያው የአቡ ሁረይራ ሐዲስ ከይበልጣል ያልንበት ሻሂድ ያለው መስክር አለው ድጋፍ አለው ከዘገባ አንፃር ማለት ነው ምን ሐዲስ ኢብኑ ዑመር ከአብዱላህ ኢብኑ ዑመር ሐዲስ የተዘገበ ረዲየላሁ ዐንሁማ ሶሐሐሁ ኢብኑ ኹዘይማ ኢብኑ ኹዘይማ ትክክለኛ ብለውታል ወዘከረ البخاري امام البخاري ما انسته تلتقسوتال معلقا انطلطلو አቁመው የቆመ ሲሆን አው ሐዲስ ሙአለክና ሐዲስ መውቁፍ የሚባል ነገር አለ ሐዲስ ሙአለክ ማለት ሰነዱን ጥሎ ዝም ብሎ ከሌ እንደዚህ አለ የሚባለው ማለት ነው ሙአለክ ይባላል ወይም ደግሞ መውቁፍ ማለት አብዱላህ ዑመር ከሆነ አብዱላህ ዑመር ላይ ማለት ነው አቡ ሁረይራ ከሆነ አቡ ሁረይራ የቆመ ማለት ነው والموقوف من اقسام الضعيف موقوف حديث ከደካማ ሐዲስ ጋር ነው የሚመደበው ማለት ነው ስለዚህ እዚህም የሐዲስ ደረጃ አልሰጠውም ያው خلاف ስላለበት ዝም ብሎ ስላለፈው ላ የብሩክ አሐዱኩም አንዳችሁ አይንበርከክ ቡሩከል በዒሪ አሻሪድ ይምልግማል ላይብሩክ አሐዱኩም አንዳችሁ አይንበርከክ ቡሩከል በዒሪ ሻሪድ ነጥቆ እንደሚያመልጥ ግመል አንበረካከክ አይንበርከክ ብለዋል የዋይል ኢብኑ ሐዲስ አቡ ዳውድ ትርሚዚ ነሳይ ዝማጀ ዘገቡ ነው ይለናል ሐሪሱ ደረጃውን ትንሽ ለከምከም ያደርጉታል አሁን በደንብ ተከታተሉት የመጀመሪያው ሐዲስ የአቡ ሁረይራ ምንድን ያለው ማንኛቸውም ስጁድ በሚያደርግበት ሰዓት ፈላ የብሩክ ከማ የብሩኩል البعير ነው እንደ ግመል አይንበርከክ ነው ያለው እዚህ ጋር የተለያየ አተረጓጎምና አረዳር ነው የሄዱት ሰረፎች ስናያቸው እንደ ግመል አይንበርከክ ካለ በኋላ ወለዱ يديه قبل ركبتيه አለ ወለዱ ያስቀምጥ የደይህ የፊት እግሮቹን እጆቹን ማለት ነው ቀብለ ሩክበተይ ከጉልበቱ በፊት እጆቹን ያስቀምጥ ማለት ነው አሉ ዚጋ አንዳንዶቹ ተምታታ ይሄማ ከሆነ ተምታታሉ ለምን አይንበርከክ የሚለው ትርጉሙ ግልጽ ነበረ ቀጠለና ወለደ የደይ ቀብለ ሩክበተ ይሃለ ያንኑ የተናገረውን ነገር አፈረሰው ማለት ነው ብለው በዝበኩ በኩል ወለዷ የደህ ቀብለ ሩህበተ የሚለው ፈላ ያብሩ ከማ ያብሩ ኩል ባይሩ የሚለውን መልስ አፍርሶታል የሚሉ አሉ አንዳንዶች የዋኢል ኢብኑ ሐጅር ሐዲስ የሚቀጥለው ስናይ ደግሞ ነብይ ኢዳ ሰጀደ ወضع ሩክበተይ ጉልበቶችን ያስቀምጥ ነበር ቀብለ የደይ ከጆቹ በፊት አሁን ቁመን አጎነበስ ሩኩ ከሩኩ ተነሳ ወደ ስጁድ መሬት ላይ ስንደፋ ጉልበት ይቅደም ወይስ እጆች ይቅደሙ ነው አሁን ጭቅጭቁ ከዚህ ሐዲስም የምንወስደው ማለት ነው እንደ ግመል አይንበርከክ ብለው ወልየضع يديه قبل ركبتيه ያሩትን የዋኢል ኢብኑ ሁጅር ሐዲስ ደግሞ ነብዩ አለይሂ ሰላቱ ወሰለም ከጆቻቸው በፊት ጉልበቶቻቸውን ነበር ያስቀምጡ የነበረው አለ ይስማማ በጣም ጥሩ አخرجه الاربعه አራቶች ዘግበውታል እያለን ነው እያንዳንዱ ቁጥር ሰጥቷል فإن للأول شاهد ግን የመጀመሪያው شاهد አለው አለ من حديث ابن عمر እና ان حديث من صحابه خزيمه من خزيمه ሰይብረውታል ቡኻሪ በመዓለቅ ጠቅሶታል እንጂ ያሉ እዚህ ጋር ኢብኑ ቀይም አካር ነው የተመቸኝ ኢብኑ ቀይም እዚህ ጋር የሚሉት ነገር አለ ሐዲሱ ሙጠሪብ ነው ተምታቷል ይላሉ መጀመሪያ ላይ አይንበርከክ እንደግመል ሲል እሺ ብለን ልንቀበስን ደግሞ ቀድሞ እጁን ያስቀምጥ ይላል ግመል መጀመሪያ ወደ መሬት ሲሄድ ምኑን ነው የሚያስቀምጠው ግመል የሚያቃለ ሊንበረከክ ሲል አይታችሁ ከሆነ በደንብ የምታውቁ ሰዎች ጉልበት ነው የሚያስቀድመው የፊት እግሩን ነው ወይስ የኋላ እግሩን ነው ያየሰው እንግሊዝ ነው ያላየሰው እንደይጽፍ የማንን ለያዛል አፈራገር የአፋር ሰው ካለ ንገረኝ አሁን እዚህ ጋር ነው እንግዲህ አንዳንዶቹ የግመል ከሌሎች እንስሶች ይለያል የሱ የፊት እግሩ የኋላ እግሩ ነው የኋላ እግሩ የፊት እግር ነው አው ወደ መሬት ሲወርድ ብለው ያንን በግልጽ የሚያስቀምጠው ይሄ ወደ ወደ የደ የሚለው የኋላ እግሩን ለማለት ነው ራሱ የኋላ እግሩን ያስቀምጥ ማለት ነው እዚህኛው ጋር አይጋጭም ብለው የሞከሩ ሰዎች አሉ ابن القيم ሲቆይ ابن حجر اذا سجد وضع ركبتيه قبل يديه የሚለውን مرفوع ሆኖ ተዘግቧል አሉ የአቡ ሁረይራ ሐዲስና የኢብኑ ዑመር ሐዲስ متفقان على ان الافضل هو وصول اليدين قبل الركبتين الى الارض የሚያሳየው አዎ ትክክል ነው የአቡ ሁረይራ ሐዲስና የኢብኑ ዑመር ሐዲስ እጆች ከጉልበት ቀድሞ መሬት መንካት አለባቸው የሚያሳየው የዋኢል ኢብኑ ሁጅር ሐዲስ ደግሞ ይሄንን በደንብ ይነቅሰዋል ምን ያለሱ መጀመሪያ ሁለት ጉልበቶች መሬት መንካት አለባቸው ቀጥሎ ሁለት እጆች ይመጣሉ ነው የሚለው የአቡ አንዳንድ ዑለማዎች የአቡ ሁረይራና ኢብኑ ዑመርን ሐዲስ እጅን ያስቀድም የሚለውን እሱ ነው ጠንካራው ብለው ተርጂህ አድርገዋል ከማን ከዋኢድ ኢብኑ ሁጅር ሐዲስ ለምን ብሏቸው የግመል ሁለት ጉልበት የሚባለው እጁ ላይ ነው ያለው በፊት እግሩ ላይ ነው ማታቸው وهما اول ما ينزل الى الارض وهما النظام اول ما ينزل መጀመሪያ የሚወርዳቸው الى الارض ወደ መሬት ይንበረከክ ሲል ከፊት እግሩ ነው የሚጀምረው አሉ ወልኢንሳን የሰው ልጅ ደግሞ ሩክበታሁ ጉልበቶቹ ማለት እግሩ ላይ ነው ያሉት ስለዚህ فلا ينبغي ان تصل قبل يديه ከእጆቹ ማለት ከፊት እግሩ እንደማለት ነው ከእጆቹ በፊት እግሮቹ ሊሄዱ አይገባም ማለት ነው ይክሪያ ነው ዝም ብሎ እብነ ቀይም ይተነሰድ እንግዲህ እብነ ቀይም ዘገባው ላይ ቀልብ አለበት ተገልብጧል ይላሉ ተገልብጧል ዘገባው ላይ ወደ ሀርሰ መለሱ ወልየضع يديه قبل ركبتيه በደም ተከታተሉኝ ወልየضع يديه የፊት እግሮችን ያስቀምጥ قبل ركبتيه የሚለው ተገልብጦ ነው ምን ነበር ቢሏቸው ወልየዱ ሩክበተይሂ የደይ ከሚለው ተቀድሞ ማለት ነው ወልየዱ ሩክበተይሂ ቀብለ የደይህ ነበረ ቀብልና بعد የገቡበት ቃላት ተቀያይሮ ነው ቦታውን ለቆ ነው ማታቸው ነው ስለዚህ ለዚህም ደግሞ የመጀመሪያው ፈላ የብሩክ ከማ የብሩክ ከማ የብሩክ البعير የሚለው ቃል በግልጽ ያመላክታል አሉ መገልበጡን በደንብ የሚያሳየው አሉ فلا يبرك كما يبرك البعير የሚለው فإن المعروف من بروك البعير ይሄም ቀይማቸው ይሄን የሚሉት የግመል አንበረካከክ ስናየው የፊት እግሩን ነው የሚያስቀድመው ከማን ከኋላ እግሩ ስለዚህ እንደ ግመል አንበርከክ ሲባል ምኑን ያስቀድም ማለት ነው ግመል የፊት እግሩን የሚያስቀድመው ካል እንደ ግመል አይንበርከክ ከተባለ ሰው ልጅ እግሩን ያስቀድመው የሚያሳየው ግመሉ እንዳይመስል ስለዚህ ፈዩን ሀል ኢንሳኑ አን يكون اول ما يصل الى الارض هو مقدم جسمه ግመል የፊት እግሩን ከሆነ የሚያስቀድመው እንደ ግመል የፊት እጁን እንዳያስቀድም ሰው ልጅ ተከለከለ ማለት ነው ስለዚህ ማን ምን ያስቀድማል ጉልበቶቹን መሬት ላይ ማለት ነው وعليه ان يخالف البعير ይሄን ለዚህ ማዕና የሚረዳን ደግሞ ሐዲስ ላይ ቀልብ አለ መቅሉብ ነው ተገልብጧል የሚለው አባባል የሚመስለው እሱ ነው በነገራችን እኛም ያቀረበው ሼክ መሐመድ ራፊ رحمهullah እጃቸው ነው የሚያስቀድሙት እንደ ግመል አይንበርከክ ብሏል ከዛ በኋላ የፍትክ ወለዱ يديه ቀብለ ركبتيه ብሏልና እጅን ማስቀደም ያለብን ብለው ተርጅህ የሚያደርጉት በዛ ነው ሼክ መሐመድ ራፊ እኛ ግን ጉልበታችንን እናስቀድመው እንደዛ ግብ ያቀሩንም አልተዋጠንም ያው ወለሞች የተለያየ ሐሳብ ስለገቡ የማት የማት ስለገቡ የሚመስለው ሐዲሱ ቀልብ አለበት የሚለው ነገር ነው ወልየضع ركبتيه قبل يديه ነው የሚለው ነገር ተመችቶኛል والله اعلم አሁንም ብዙ ሐዲሶችን ካያችኋቸው ብዙ የፉቃዎችን ክታቦች ካያችሁ ጉልበቱን ያስቀድም ከእጆቹ እያሉ የሚያስተምሩ የሚመቸውም እሱ ነው ከላይ ተመዝጎ መቶ በእጁ መውደቅ ለስፖርተኛ እንጂ ለኛ አይነት አይሆንም ተፈደሩ ቅሩ وعن ابن عمر رضي الله عنهما أن الرسول الله صلى الله عليه وسلم كان إذا قعد للتشهد ودع يده اليسرى على ركبته اليسرى واليمنى على اليمنى وعقد ثلاثة وخمسين وأشار بأصبعه سبابة رواه المسلمون وفي رواية له وقبض أصابعه كلها وأشار بالتي التي الأبهام للإبهام ايش وعن ابن عمر كعبد الله بن عمر تزقبوال رضي الله عنهما يلجنم اباتهم صلى الله عليه وسلم ان رسول الله صلى الله عليه وسلم يا الله تنيا كان نبروا اذا قعد للتشهد ለአተህያቱ ሲቀመጡ ማለት ተሸሁድ የተባለበት አተህያቱ ላይ አሽሃዱ ስላለበት ነው ለተሸሁዲ አተህያቱን ለመቅራት ሲቀመጡ وضع يده اليسرى غرا እጃቸውን على ሩክበቲሂ اليسرى እግራ ጉልበታቸው ላይ ግራ ጉልበታቸው ላይ ወልዩምና ቀኝ እጃቸውን አለል ዩምና ቀኝ እግራቸው ላይ ያስቀምጡ ነበረ ያው እጭን ነው አይደል ጉልበታችንን ሳናደርሰው እጭን ላይ ነው የምናስቀምጠው ያው እስከ ጉልበት ቢደርስም ችግር የለው ረው ቀጥሎ ወዓቀደ ቋጥረዋል 53 አረቦች እንግዲህ በጥቅሻ ጣታቸውን በማጠፍ በመዘርጋት ቁጥር ይቆጥሩ ነበር ለምሳሌ እኛም እኮ ወረጣቶቻችን ጥፍ አድርገን ከቀኝ እጃችን ለምሳሌ ሶስት ጣቶችን ትተን ሲደመር አምስት ጣት ጋራ ስምንት እንላለን እንደዛ ነገር ሰባት ማለት የለም ሁለቱን ማጠፍ ነው ከአንድ እጃችን አምስት ላይ ሶስት እንደምርበት ስምንት ይሆናል እንደዚህ ምን የምናደርገው ነገር አለ አረቦች ዘንድም እጆቻቸውን ሰብስበው አውራጣስን ወደ ላይ ትንሽ መጀመሪያ ሶስት ጣቶቻቸውን ከቀኝ እጃቸው ላይ ወደ ውስጥ ያጥፋሉ ከዛ አውራጣት ትመጣለች ከላይ ጣታቸውን ሽቅብ ያነሷታል ይሄን አቆጣጠር ምን ይሉታል 30 و50 ይሉታል ثلاثا وخمسين عمسا ቁጥር ይልካል በዛ አይነት አኗኗር እጃቸውን አስቀምጠው አይተናል የሚለው ወአሻራ ጠቀሱ ቢኡስቡዒሂ ቢአስቡዒሂ ቢኢስባዒሂ ብዙ አሰባበቲ ማለት የመጥቀሻ በሆነችው ጣታቸው ሽቅብ እንዲጠቅሰው ነበረ ነው የሚለው رواه مسلم امام مسلم ዘግበውታል وفي روايه በሌላ ዘገባ ለሁ ለዛው ለሙስሊም ወቀበض አጥፈዋል አሳቢአሁ ጣቶቻቸውን ኩልሃ ሁሉንም አጥፈዋል ወአሻረ ጠቅሰዋል ቢለቲ በዛች ተሊል ኢብሃም ካውራጣት ቀጥላ ባለችው ጣታቸው ብቻ ጥቅሻ ያሳዩ ነበር አለ እንግዲህ ለባጣት ያላችሁት ነው መጥቀሻ ጣት ነው የምንላት መጥቀሻ ጣት ወይም ማመልከቻ ጣት ትባላለች እንዳለ ነገር አይታሉ አዋይቸዋል የታለ እው እዛ ብሎ ለማሳየት እንዲህም ተቆሞ መጠቆሚያ ጣት ናት እሷን አተህያቱ ሲቀሩ እጃቸውን ሲያስቀምጡ ሽቅብ ያነሷት ነበረ ነው እያልን ያለው እሺ አቀደ 53 ይሄ የድሮ አረቦች ዘንድ የነበረ የሂሳብ ስሌት ሁኔታ ነበርና ያን ለመጠቆም ነው ይሄን ያደረጉበት ምንድነው አነ ሰላሳ لها حلقه بين الابهام والوسطى ان الثلاثه لها حلقه بين الابهام والوسطى በኢብሃም ማለት ከማመልከቻ ጣታችን ቀጥላ ያለች ነው እንዴት ጥፍ አድርጎ ጣቶች ወደ ውስጥ አውራጣት ደግሞ በላይ بين الابهام والوسطى ይመጣል ወሊል 50 ለ50 ሲሆን يقبض الخنصر والبنصر خنصر ማለት ትንሽ ጣታችን ናት ቢንስር ማለት ደግሞ ቀጥላ ያለችው ናት طيب አውራጣትና ረጅም ጣት እንበላት ማከኛ ጣት እነሱ ሐልቃ ይፈጥራሉ እንደ ዜሮ ነገር እንደምናሳየው ማለት እናጋለን ማ የመጥቀሻ ጣታችንን ሽቅብና ቆማት ማለት ነው ያን ጊዜ 53 ይባላል ነው የሚሉት 53 የሚል የአረቦች የቁጥር ስሌት ነበርና በዛ መልኩ አደረጉ ማለት ነው وقبض اصابعه كلها واشار بالتي تل الابهام እና ከዚህ ሐዲስ የምንረዳው ምንድነው ለተህያቱ መቀመጥ ያለ መሆኑን ነው የሚያሳየን ሁለት ረካ ከሆነ የምንሰግደው ያው አንድ አተህያት ብቻ ነው የምንቀራው መግሪብና እንደ ዙሁር ያለ ሶላት ከሆነ ከሁለት በላይ ከሆነ ሁለት ተሸሁድ ያለ መሆኑን አተህያትን በምንቀራበት ሰዓት እጆቻችን እጭኖቻችን ላይ ማስቀመጡ ተወዳጅነት እንዳለው አተህያትን በምንቀራበት ሰዓት የጣቶቻችን አያያዝ በተለይ የቀኝ እጃችን ጣቶች አያያዝ አሁን በነገረ መልኩ የሚያዙ መሆኑን ነው እሺ ሐነፊዮች ان المستحب وضع يده اليمنى على فخذه اليمنى ነው ቀኝ እጅን ቀኝ ጭን ላይ ግራ እጅን ግራ ጭን ላይ መቀመጥ አለበት ይላሉ ጣቶቹ ጉልበቱ ጫፍ ላይ መሆን መድረስ አለባቸው ይላሉ ጣቶቹ መዘርጋት አለባቸው ጉልበቱ ጫፍ ድረሳ ያስቀምጣቸው ጣቶቹን እንዳይኮረተም ይላሉ ሐነፊዎች ለምን ስለዋቸው ካን ረሱላህ ሰለላሁ ዐለይሂ ወሰለም اذا قعد يدعو ዱዓ አተያት ሊቀሩ ሲቀመጡ ቀኝጃቸው ቀኝ ጭናቸው ላይ ግራ እጃቸውን ግራ ግራ ጭን ላይ ያስቀምጣሉ በማጥቀ በመጠቆሚያ ጣታቸው ምልክት ያሳዩ ነበረ ووضع ابهامه አውራጣታቸውን ደግሞ على اصبعه الوسطى መሃል ጣታቸው ላይ አስቀምጠዋታል የሚል ዘግቧልና አላያል ብዙ ተባባላላቸው እጃቸውን እንዲታገው እንዲያገው በሚለው ላይ ብዙ ነገር ነው ያለው ዙሮ ዙሮ ሶስት ጣቶችን አጥፎ ትልቁን ጣቱንና ወራጣቱን እንደ ክብ አድርጎ የመጠቆሚያ ጣቱ ሽቅ ማንሳቱን እንግዶች የሚስማሙት ስለይ ነው ከዛ በኋላ ያቆማታል ካቆመ በኋላ ትወዘወዛለች አትወዘወዝም ትወዘወዛለች ነው የሚሉት አንዳንድ ሀዲስ ደግሞ ይመጣል አይወዘውዙ መብረካን ላይ ይحركها ሚል ይመጣል ያንቀሳቀሷት ነበር የሚልም ይመጣል ሁለቱን ለማስማማት ያአላህ ያአላህ ስም ሲነሳ ጣታቸውን ያንቀሳቀሷት ነበረ ጣታቸውን እቺ መጠቆሚያውና ማልቀ ጥንስም ተሳየውን ይወዘውዟት ነበር ተብሏል አይ አይወዘውዟት ነበር ያሉ ሰዎች ደግሞ በኃይል አይወዘውዟትም ማለት ነው